بسم الله الحمد لله وحده والصلاة والسلام على من لا نبي بعده شيخ الإسلام عقيدة الواسطية جمرنا السرنياو ክፍል ላይ ዛሬ ደርሰናል። አስረኛውን ክፍል የምንጀምረው ኢስባቱ ልስሚ ሊላሂ ወነፊል ምትል አንሁ ከሚለው ነው ለአላህ ስብሓን ወተዓላ ስሞችን ማስበትና ከእሱም ከአላህ ስብሓን ወተዓላ አምሳያን መነፍየት በስሞችም ቢሆን አላህ ስብሓን ወተዓላ አምሳያ እንደሌለው በልባችን ቋጥረን በአንደበታችን መመስከር ነው ተባረከ እስሙ ረቢክ አለ አላህ ስብሓን ወተዓላ ተባረከ እስሙ ረቢክ የጌታህ ስም ተባረከ ኸይር ነገሩ በዛ ማለት ነው መልካም ነገሩ በዛ ዝልጀላል ወልኢክራም የልቅናና የችሮታ ባለቤት የሆነው የጌታ ስም ተባረከ ኸይር ነገሩ በዛ ይሄ ተባረክ የሚለውን ቃል ግን በቀጥታ አማርኛውን ስንጠቀም ተባረከ የሚለውን ቃል መጠቀም የለብንም አላህ ስብሓነሁ ወተዓላ የነገሮችን ኸይር ነገር ያበዛል እንዳሻው ማለት ነው ይባርካል ነገር ግን አላህ ስብሓነሁ ወተዓላን ማንም ቢሆን አይባርከውም ነገር ግን ተባረከ የሚለውን ቃል እዚህ ስንተረጉሞ በአጠቃላይ ጥቅለል ባለመልኩ ኸይር ነገሩ በዛ እያልን ብንለው በጣም የተሻለ ይሆናል እንሻ ወይም ደግሞ ከፍ አለ ላቀ የጌታ ስም ብለውም ያላሉ ቀጥሎም ያሉ ፈዕቡድሁ ወስጠቢር ለዒባደቲ ሀል ተዕለሙ ለሁ ሰሚያ። ግን ወደዚህ አያት ከመግባታችን በፊት እንደ አጠቃላይ የአላህ ስብሓነ ወተዓላ ስሞችን በተመለከተ አንዳንድ ነገሮችን ለማለት ፈለግኩኝ። ያ ምንድን ነው? የአላህ ስብሓነ ወተዓላ ስሞችን በተመለከተ ሊኖረን የሚገባው አቋም ያው ቁርአናዊና ከሀዲስ የተገኘ አቋም ነው። ያም አቋም ምንድን ነው? ቁርአን ላይ እና ሀዲስ ላይ የተገኙ አላህ ስብሓነ ወተዓላ ስሞችን እንዳለ ያለምንም ማጣመም፣ ያለምንም ማመሳሰል፣ ያለምንም ማራቆት፣ ያለምንም ደግሞ ከይፍያ አሁንም እናሰብታለን። እዚህ ላይ የአላህ ስብሓነሁ ወተዓላ ስሞችን እናሰብታለን ብሎ ማለት ባዶ ስሞችን አይደለም እያሰበትን ያለ ነው። ለምሳሌ አራሕማን አራሒም የሚለውን እነዚህን ሁለት ስሞች ለአላህ ስብሓነሁ ወተዓላ ስናሰብት ትርጉም አልባ የሆነን ስም እያሰበትን አይደለም። ትርጉም አለው በውስጡ ሁለቱም የአላህ ስብሓንሁ ወተዓላ ተባረከ ወተዓላ ስሞች በውስጣቸው እዝነትን ይዘዋል። ስሙን ስናስብት አብረን የያዘውን ትርጉሙን ልናስብት ይገባናል። የያዘውን ትርጉም ስናስብት ደግሞ ያለምንም ከይፍያ ሊሆን ይገባዋል። ያለምንም አመሳሰል እንደዚሁም ሌሎች የጠቀስናቸውን ነገሮች ጠቅሰን ማለት ነው ጠቅሰን ምንናገር ከሆነ ቋጥረን በልባችን ቋጥረን እንደ አቂዳ ከሆነ ማለት ነው። እዚህ ላይ አላህ ስብሓነ ወተዓላ ስሞችን በተመለከተ የተለያዩ መዘንበሎች፣ የተለያዩ ጥመቶች ይታያሉ። ዑለሞቻችን ያብራራቸዋል እነዚህን ኢልሓዶች። የመጀመሪያው በአላህ ስብሓነ ወተዓላ ስም ላይ ኢልሓድ ብሎ ማለት ትልቁ ጥመት ምንድን ነው? የአላህ ስብሓነ ወተዓላ ስሞችን እንደመጡ አለመቀበልና አለማስበት ነው። ሁለተኛው ኢልሓድ የአላህ ስብሓነ ወተዓላ ስሞችን ያሰብትና ነገር ግን እነሱ የሚያመላክቱትን ባህርያቶች አለመቀበልና አለማስበት ነው። ለመጀመሪያው ምሳሌ የሚሆነው ለምሳሌ አላህ ስብሓነ ወተዓላ ራሱን አረሕማን አረሒም ብሎ ጠርቷል። ይህንን ነገር አለመቀበል አለመጥራት የአላህ ስብሓነ ወተዓላ ስሞች ናቸው ብዬ አላምንም ይላል። ሁለተኛው አረሕማን አረሒም የአላህ ስብሓነ ወተዓላ ስሞች መሆናቸውን አምናለሁኝ። ነገር ግን ነገር ግን እነዚህ ስሞች ረሕማ እዝነትን ይዘዋል ብዬ አላምንም። ሁለተኛው ኢልሓድ ማለት ነው። ሌላው ከአላህ ስብሓነሁ ወተዓላ ስሞች ሰንጥቆ ለአንዳንድ አካላት ለጣዖታት መስጠት ላትና ዑዛን ይመስል ያኒ ከተፍሲሮች በአንዱ ተፍሲር ላት የተባለው ከኢላህ ሰንጥቀው የሰጡት ስም ነው። ግን ሌላም ተፍሲር አለ። ዑዛ ከዓዚዝ ተሰንጥቆ እንደተሰጠው ይላሉ። እነዚህና ሌሎችም ኢልሃዶች ይኖራሉ። ብቻ ትክክለኛው ኢልሃድ ግን ምንድን ነው? ማነው ትክክለኛው አቋም በዚህ ላይ ቅድም የጠቀስነው ነው። እሱም ለአላህ ስብሓነሁ ወተዓላ የሰበቱ ስሞችን በቁርአንና በሀዲስ አስብተን የሚያመላክቱት የሚያመላክቱትን የሚጠቁሙትን ባህሪም እንደዚሁ አብሮ ማስበት ነው። ፈዕቡድሁ ወስጠቢር ፈዕቡድሁ ተገዛው አላህ ስብሓነ ወተዓላ ብቻ ነው ምልክ ወስጠቢር ሊዕባደትህ እሱን ለማምለክም ታገስ ሀል ተዕለሙ ለሁ ሰሚያ ታውቃለህን ለሱ ሰሚየን ሰሚየን እዚህ አንዳንዶች ዑለሞቻችን ያኒ ሰምየን በሱ የሚጠራ በሱ እሱ በሚጠራበት የሚጠራን ሞክሼ የሆነን ታውቃለህ ወይ? ሌሎቹ ደግሞ አጠቃላይ አምሳያ ነው ይላሉ። ግን እዚህ ላይ አንዳንድ የአላህ ስብሓነ ወተዓላ ስሞች ላይ አሊፍና ላም ሳይኖርባቸው ለሰዎች አንዳንድ ብንጠቀምባቸው ችግር እንደሌለ ዑለሞች ይገልጻሉ። ለምሳሌ አላህ ስብሓን ወተዓላ ረሱል ለ ሰላቱ ወሰላም ቢልሙእሚኒን ረኡፍ ረሒም እንዳላቸው ማለት ነው። አንድ ሰው ረሒም እዝነቱን ለመጥቀስ ብቻ ረሒም ልንል እንችላለን። አረሒም ግን አሊፍና ለማስገብተን አይቻልም ጭራሽ። ሌሎች ስሞቹም ላይ እንደዚሁ። ነገር ግን አላህ አራሕማን፣ እነዚህ ስሞች በጭራሽ ለፍጡራን የሚሰጡ ስሞች እንዳልሆኑ ዑለሞቻችን አሁንም አበክረው ይጠቅሳሉ። ولم يكن له كفوا أحد ولم يكن له لسول الله سبحانه وتعالى يلو كفوا بتي أحد أندم بتي يلوم الله سبحانه وتعالى أندم بتي يلوم بلن سنن الله سبحانه وتعالى ببهريو أن بتي يلوم مسا يلوم بقيت النتو الله سبحانه وتعالى أندم أمسا يلوم بس موتشو أمسا يلوم هنن هو اللي أتكال الله ፈላ ተጅዓሉ አታድርጉ ሊላህ ለአላህ አንዳደን ብጤን አታድርጉ አንቱም ተዕለሙን እናንተ የምታውቁ ስትሆኑ ፈላ ተጅዓሉ አታድርጉ ሊላህ ለአላህ ስብሓነሁ ወተዓላ አታድርጉ አንዳደን ብጤዎችን አታድርጉ ወአንቱም ተዕለሙነ እናንተ የምታውቁ ስትሆኑ ምን የምታውቁ ስትሆኑ እሱ በብቸኝነት ፈጣሪ መሆኑን እያወቃችሁ የሚረዝቃችሁ እሱ ብቻ እንደሆነ እያወቃችሁ አፍያ የሚያረጋችሁ የሚያሳምማችሁ እሱ መሆኑን እያወቃችሁ ህያው የሚያደርግ የሚገል አላህ ስብሐነ ወተዓላ ብቻ መሆኑን እያወቃችሁ ከዚህ በኋላ ቢጤዎችን አታድርጉ ነው። የሚፈጥር የሚረዝቅ አምልኮ የሚገባው እሱ ብቻ ነው። በአጠቃላይ ሩቡብያውን የተቀበለ ሰው ሉህያውን ሊቀበል ግድ ይለዋል። ወሚን ናሲ ከሰዎች አለ መን የተኪዝ የሚይዝ ሚን ዱንላህ ከአላህ ውጭ አንዳደን ቢጤዎችን የሚይዝ አለ ዩሒቡነሁም ከሑብላህ ዩሒቡነሁም ይወዷቸዋል ከሑብላህ ልክ እንደ አላህ ውዴታ ይወዷቸዋል ይቺ አያት ላይ ዩሒቡነሁም ከሑብላህ ሲል አላህ ስብሓነሁ ወተዓላ ምንድን ነው የሚለው ላይ ሁለት ዕለሞቻችን አስተያየት አለ አንዳንዶቹ ዩሒቡነሁም ይወዷቸዋል። እነዚህ ቢጤ አድርገው የያዟቸውን ይወዳሉ። ከሑቢላህ ልክ እንደ አላህ ውዴታ አላህን እንደሚወዱ እነዚህን ቢጤዎች ይወዳሉ ማለት ነው። ሌሎች ዑለሞቻችን ሸይኹል እስላም እብኑ ተይሚያን ጨምሮ ማለት ነው አንድ ቦታ ላይ ይህንን ነገር ግልጽ አድርጓል እሳቸው አማኞች አላህ ስብሓነሁ ወተዓላን እንደሚወዱ እነዚህ የሽርክ ሰዎች ደግሞ ቢጤ አድርገው አንዳድ አድርገው የያዟቸውን ይወዳሉ ማለት ነው እንጂ አላህን አይወዱም አስለን ብለው ይላሉ። ብቻ ግን ይሄ ለአላህ ስብሓነሁ ወተዓላ የሚገባን ውዴታ ለነዚህ አካላት ለነዚህ ቢጤዎች ይሰጣሉ ማለት ነው። ለአላህ ስብሓነሁ ወተዓላ የሚገባውን ውዴታ ለሰዎች ከምንሰጠው እንዴት እንለየዋለን? ሲባል ለሰዎች የምንሰጠው ተፈጥሯዊ የሆነ ውዴታ አለ። ለምሳሌ ለቤተሰብ አካላት የምንሰጠው አለን። አንድ ሰው መልካም ሲውልልን የሚመጣ ተፈጥሯዊ ውዴታ አለ። ይሄ ያህል እና የመሳሰሉ ነገሮች። ነገር ግን ለአላህ ስብሓነሁ ወተዓላ የምንሰጠው ውዴታ ባርነትን የተባልነውን ነገር በሙሉ አሚን ብሎ መቀበልን የሚያስፈርድ ውዴታ ነው። ባርነትን የምንወድበት ውዴታ ነው። ይለያል። ስለዚህ ይሄ ለአላህ ስብሓን ወተዓላ የምንሰጠው ለአላህ ስብሓን ወተዓላ የምንሰጠውን ውዴታ ለሌላ አካል ከሰጠን ማመሳሰልና ሽርክ ይሆናል ነው። ቀጥለው ምን አሉ? ነፍይ ሸሪክ አኒላህ ተዓላ ሸሪክን ተጋሪን ከአላህ ስብሓን ወተዓላ ማስወገድ መነፍየት ነው። አላህ ስብሓን ወተዓላ ሸሪካ የለውም በመፍጠሩ ላይ አላህ ስብሓነሁ ወተዓላ ሸሪካ ተጋሪ የለውም። በኡሉህያው ላይ አምልኮ የሚገባው ለሱ ብቻ ነውና አይፈራም እሱ ብቻ እንጂ፣ አይሰገድለትም እሱ ብቻ እንጂ፣ አይታረድም ለአላህ ስብሓነሁ ወተዓላ ብቻ እንጂ፣ በመከራ ጊዜ አይማጸኑትም አላህን ብቻ እንጂ የመሳሰሉ ነገሮች እዚህ ውስጥ ይካተታሉ። በስሞቹና በባህሪያቶችም አላህ ስብሓነሁ ወተዓላ ሸሪክ የለውም ነው። وقل بل الحمد لله والداسي مسقانا الله سبحانه وتعالى الذي لم يتخذ ولدا لجن يالياز يهونه ولم يكن له شريك للسم شريك يللو يهونه تقاري يللو يهونه في الملك بنقس النو ولم يكن له للسم يللو يهونه ولجن ردات من الذل يعني كوردت ከመዋረድ ወልይ ረዳት የሌለው የሆነ ማለት ነው። ምክንያቱም ረዳትን የሚፈልግ ምንድን ነው? በሆነ መልኩ አቅም ያጠረው አቅም ያነሰው እየተዋረደ ነው። አላህ ስብሓነሁ ወተዓላ ግን ረዳት የሚባል ነገርን አይሻም። ወከቢርሁ ተክቢራን አልቀው ማላቅን አልቀው። አላህ ስብሓነሁ ወተዓላ ልጅን አልያዘም። አልወለደም፣ አልያዘም፣ አልተወለደም። እንግዲህ አንዳንድ ሰዎች ጋር ስንነጋገር ምን ይላሉ? ፈጣሪ አይወልድም ሲባሉ እንዲህ መያዝ የመሰለን ነገር ነው የሚጠቀሙት እነሱ ራሳቸው መውለድ ሳይሆን መያዝ። ሼኹል እስላም እነዚህ ያኒ ፈጣሪ ተወልዷል የሚሉ ክርስቲያኖችን በተመለከተ ሲናገሩ አልጀዋብ ሳሂዲ ሊመን በደለ ዲን አልመሲሕ የሚለው ኪታባቸው ላይ እንደውም መያዝ የሚለው ቃል በጣም የከፋ ነው የሚሆነው ከመውለድ ይላል። መያዝ የሚለው ቃል ልጅን ያዘ የሚለው ቃል የከፋ ነው። እነሱ የተሻለ ቢመስላቸውም እንኳን ልጅ ወለደ አንልምኛ ያዘ እንጂ እንደውም ያዘ የሚለው ነገር የከፋ ነው። ምክንያቱም ልጅን የሚይዙ አካላት እኮ መውለድ የተሳናቸው ናቸው። ፈልገውት ሲያጡ መውለዱን ማለት ነው ወደ መያዝ ይሄዳሉ። የሌላን ሰው ልጅ አድርገው ይይዛሉ። ዞሮ ዞሮ ግን ሁለቱም ከአላህ ስብሓነሁ ወተዓላ ሊነፈይ የሚገባው የኩፍር የሽርክ የተጨማለቀ አስተሳሰብ ውጤት ነው። ዩሰቢሑ ሊላሂ ማ ፊ ሰማዋት ወማ ፊ ልአርድ በሰማያትና በምድር ያለው አላህ ስብሓነሁ ወተዓላን ያጠራል። ከማይገባው ከወደሎ ነገር ያጠራዋል አላህን። ለሁ ለሱ ሙልኩ ሰማዋት ለሁል ሙልኩ ንግስና ለሱ ነው አላህ ስብሓነሁ ወተዓላ። ወለሁል ሐምድ ምስጋና ውዳሴ ምን አላህ ነው። ወሁወ ዓላ ኩሊ ሸይን ቀዲር አላህ ስብሓነሁ ወተዓላ በሁሉ ነገር ላይ ቻይ ነው። አላህ ስብሓነሁ ወተዓላ በሁሉ ነገር ላይ ቻይ ነው። አንዳንድ በርካታ መድረኮችን የተሰጣቸው ሰዎች በጣም በርካታ ሰሚም ያላቸው ሆነው ይህንን ነገር ፍጹም የሚጻረር ቆሻሻ የሆነ ንግግርን ይናገራሉ። ያም ምንድነው? አላህ ስብሓነሁ ወተዓላ በሁሉ ነገር ላይ ቻይ ነው ማለት አንችልም። ምክንያቱም እንዲህ እንዲህ አይነት ነገሮችን አያረግም፣ አይችልም፣ እንዲህ እንዲህ እንዲህ ሊያረግ አይችልም እያሉ አንዳንድ ነገሮችን ይጠቅሳሉ። ተዓላ አላሁ አማ የቁሉን ዑሉወን ከቢራ ይሄ ሊባል የማይገባው ቆሻሻ ንግግር ነው። በጣም ትልቅ የሆነ ጥመት ነው። አላህ ከእንደዚህ አይነቱ ጥመት ይጠብቀን። አላህ ስብሓነሁ ወተዓላ በሁሉም ነገር ላይ ቻይ ነው ያለው ቻይ ነው ነው ያለው። ምንም አይነት እስቲስና አልገባበትም። ይሄ ሲቀር ይሄ ሲቀር አላለም። ስለዚህ አላህ ስብሓነሁ ወተዓላ በሁሉ ነገር ላይ ቻይ መሆኑን አምነን እንገልጻለን። ጠማሞች ከዚህ በተቃራኒ ቢናገሩም እንኳን ማለት ነው። ተባረከ አለዚ ያው አሳልፈናል። ተባረከ አለዚ ነዘለ አልፉርቃነ ፉርቃንን ያወረደ ፉርቃን ቁርአንን ያወረደ ማለት ፉርቃን ለምን ተባለ? ሐቅን ከባጢል ስለሚለይ ነው ይላሉ። አላ ዓብድህ በባሪያው ላይ ሊየኩነ ሊሆን ሊልዓለሚን ነዚራ ለዓለማት አስጠንቃቂ ይሆን ዘንድ አለዚ ያለሁ ሙልኩ ሰማዋት ወልአርድ የሰማይና የምድር ንግስና ለሱ የሆነው አላህ ስብሓነሁ ወተዓላ ولم يتخذ ولدا بجنا يازم ولم يكن له شريك يلهم شريك من دزيه في الملك من سنه وخلق كل شيء كل النقر فتر الله سبحانه وتعالى فقدره تقدير ملكات الملكة الله سبحانه وتعالى زي ملاي شريك دل لو قلت الله سبحانه وتعالى قطلوا من ما اتخذ الله الله اليازم من ولد كلج አልያዘም ልጅን አልያዘም አላህ ስብሓነ ወተዓላ ወማ ካነ ማዕሁ ከሱ ጋርም አልነበረም የለም ሚን ኢላሂን ከጌታ ከአምላክ ኢዘን በዚህ ጊዜ ቢኖር ማለት ነው ከእሱ ጋር ሌላ አምላክ ቢኖር ኖሮ ለዘሃበ ኩሉ ኢላሂን ሁሉም ኢላህ የሚባለው እኮ ቢማ ኸለቀ የፈጠረውን ለዘሃበ ይዞ ይሄድ ነበረ ይለይ ይነጠል ነበረ የፈጠረውን እየያዘ ማለት ነው ወላ አላ ባዕضሁም ከፊሉ ደግሞ የበላይ በሆነ ነበረ አላ ባዕضም በከፊሉ ላይ ማለት ነው አሸናፊው እስኪለይ ድረስ አንዱ በሌላው ላይ የበላይ መሆንን ይፈልጋል ስብሓንላህ <clears throat> አላህ ጥራት ተገባው እማ የሲፉን እነሱ ከሚመጥኑት ከሚገልጹት ነገር ምክንያቱም አላህ ስብሓነሁ ወተዓላ ተጋሪ የለውም ከእርሱ ጋር አምላክ የለም ዓሊሙ ልገይብ ወሸሃዳ ኩሉ ማ ጋበ አን ናስ ሁሉም ከሰው ልጅ ህዋስ የራቀ ነገር በሙሉ ገይብ ይባላል ወሸሃደቲ ገይብን የሚያውቅና ሸሃዳ ደግሞ እኛ የምንመለከተው የሚታየው ነገር ነው ይህንን የሚያውቀን አላህ ስብሓነሁ ወተዓላ ፈተዓላ አማ ዩሽሪኩን كف على الله سبحانه وتعالى عما يشركون الناس كم يقاروا تنقر قطلوا من قالوا فلا تضربوا لله الأمثال فلا تضربوا لله الله التادرقوا الأمثال مثالي وشن التادرقوا إن الله الله يعلم وانتم لا تعلمون إن أن أنت توق الله سبحانه وتعالى يوقال إن أنت قنا توقم قل بل إنما حرم ربي إنما حرم ربي الفواحش ጌታ እኮ የከለከለው እርን ያደረገው ሐራም ያደረገው አልፈዋሒሸ ፈዋሒሽ በጣም ቆሻሻ የሆነ ወንጀል የሚካተትበት ነገር ነው ይላሉ። ማ ظهረ ሚንሃ ከሷ ግልጽ የተደረገውንም ሆነ ወማ በጠን የተደበቀውንም አላህ ስብሓነሁ ወተዓላ ይከለክላል። ወልኢስም ወንጀልን ይከለክላል። ወልበغይ ቢገይሪ ሐቅ ያለ እውነት መበደል በደልን ማድረስ በደልን መፈጸም وأن تشركوا للتاقارون يكلكلوا الله سبحانه وتعالى بالله بالله ما لم ينزل به سلطانا بس مرجع بلا وردبت نجر بالله سبحانه وتعالى لا للتاقارون وأن تقولوا دم على الله بالله لاي ما لا تعلمون ما تاوقت النجر إذن لاي ወአን ቱሽሪኩ ቢላህ በአላህ እንዳናጋር አላህ ስብሓነሁ ወተዓላ ከልክሏል። መጨረሻም ላይ ወአን ተቁሉ ዐላ ላሂ ማ ላ ተዕለሙን ብሏል። በአላህ ስብሓነሁ ወተዓላ ላይ የማታውቁትን ነገር ብሎ ማለት እዚህ ውስጥ በርካታ ነገሮች ይካተታሉ። ለምሳሌ ለአላህ ስብሓነሁ ወተዓላ ሸሪክ ማድረግና ይህንን ነገር ግልጽ ማድረግ እዚህ ውስጥ የሚካተት ነገር ነው። ሌላው ደግሞ እዚህ ላይ ተያይዞ የሚነሳው ነገር ምንድን ነው? አላህ ስብሓነሁ ወተዓላ ሐራም ያላደረገውን ነገር ሐራም ማድረግ ሐላል ያደረገውን ያላደረገውን ደግሞ ሐላል ማድረግ እዚህ ውስጥ የሚካተት ነገር ነው። ምክንያቱም በአላህ ስብሓነሁ ወተዓላ ላይ መቅጠፍ ይሆናልና በተለይ በተለይ በተለይ ሼክ መሐመድ ብን ሳልሕ አልዑሰይሚን አንድን ነገር የዱንያ መጣቀሚያ የሆነን ነገር ያለምንም በቂ መረጃ ሐራም ነው ብሎ ማለትን በጣም አጥብቀው ይከለክላሉ የተለያዩ ቦታዎች ላይ። ያም ምንድነው አስሉ መሰረቱ እነዚህ የዱንያ መጣቀሚያዎች የምንለብሳቸው፣ የምንበላቸው፣ የምንጠጣቸው ነገሮች መሰረታቸው የተፈቀደ ነውና አልተፈቀደም ብሎ ለማለት በቂ መረጃ እንደሚያስፈልግ ይገልጻሉ። ብቻ ግን ጥንቃቄ ያስፈልገዋል። ሐራም ነውም ሐራም ነውም ሐራምም ሐላልም ለማለት በእርግጥ የተወሰኑ ሰዓቶችን መቀጠል እንችል ነበር። ነገር ግን አንድ ከበድ ያለ ርዕስ መጥቷል። እዚህ ላይ ኢስባቱ ስቲዋኢላሂ አላ አርሺህ ነው። ይሄንን ነገር በሰፊው ማየት ስላለብን በቀጣይ ብንመለስበት የሚሻል ይመስለኛል። ወላሁ ተዓላ አለም። ነገር ግን እዚህ ላይ ከዚህ በፊት ያልነውን ነገር ደግሜ ማንሳት ፈልጋለሁ። ይህም የአላህ ስብሓነ ወተዓላ ባህሪያቶችንና ስሞችን በተመለከተ ሊኖረን የሚገባው አቋም ቁርአንና ሐዲስ ላይ የምናገኘው አቋም ነው። ከዛም ሰለፎቻችን የሚሄዱበት የሄዱበት አቋም ነው። ይሄ ነገር በጣም እጅግ በጣም አደገኛ ከመሆኑ የተነሳ አላህ ፊት በምንጠየቅ ጊዜ በቂ የሆነ ምላሽ ይኖረን ዘንድ ሰለፎቻችን በሄዱበት መንገድ ብቻ ነው መሄድ ያለብን። ሀታ ቃላቶችን ስንጠቀም ራሱ አስማው ሲፋት ላይ ያልተገኙ ቃላቶችን መጠቀም ላይ በጣም ጥንቃቄ ያስፈልገዋል። በጣም ጥንቃቄ ያስፈልገዋል። ስንናገር አላህን ልንፈራ ይገባናል። በዚህ ጉዳይ ላይ ማለት ነው። እንኳን አይደለም በአቂዳ አስማው ሲፋት ላይ በተውሂድ ላይ ይቅርና በሌሎች ነገሮች ላይ በምንናገር ጊዜ በጣም ጥንቃቄ ያስፈልገዋል። ሌላው ነገር እዚህ ላይ እንደ ምክር የምገልጸው ነገር ቢኖረኝ በጣም ጥንቃቄ የሚያስፈልገው ነገር በዚህ ዘመን ትምህርቶችን ከማን መውሰድ እንዳለብን መገንዘብ አለብን። አቂዳ ላይ የማያተኩሩ ግለሰቦችን በተቻለ አቅም ብንርቃቸው የተሻለ ነው። ምክንያቱም ወደ እነሱ መንገድ ስለሚያስገቡን ማለት ነው። በተቻለ አቅም ከነሱ ርቀን በአቂዳ ላይ ማተኮር በጣም ጊዜው በጣም የሚያስፈልገው ነገር ነው። والله تعالى أعلم وأصلي وأسلم على حبيبنا وشفيعنا محمد صلى الله عليه وآله وسلم ቀጣይ ላይ አላህ ስብሓነ ወተዓላ ከዓርሹ በላይ መሆኑን እንመለከታለን። የዛን ኢንሻአላህ ሰፋ ያሉ ነገሮች ይኖሩናል።